الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه من كتاب بلوغ المرام من أدلة الأحكام حديث رقم أربعمائة كم واربعين إن شاء الله من يقرأ المتن فليتفضل مشكوراً بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم وعائشة رضي الله عنها أن النبي صلى الله عليه وسلم حين توفي سجي ببرد بارة متفق عليه طيب وعن عائشة رضي الله عنها አይሻ ስራዋን አላህ ይወደድላትና አነ ነብይ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ حين توفي በሞቱበት እለት ወይም በሞቱበት ሰዓት ሱጅየ ተጋርደዋል ወይም ተሸፍነዋል ቢቡርዲን በነጠላ ልብስ ሒበራተ ሒበራህ ማለት የመናዊ የሆነች ብለንም ተረጉሙ የመን ስርት የሆነ በሆነች ፎጣ ወይም ነጠራ ተሸፍነው ነበረ ትለናለች ምን አሁን ከፈን አይደለም እንደ ሰው ልጅ ሙቲት ሲል ያለ ሁሉም ሰውነቱ አውረት ይሆናል ያው የመፈራረስ ባህሪ የተለያየ ነገር ስለሚያስከትል መሸፈን አለበት ለማለት ነው متفقون عليه ሱጅየማት ጉጥየ ማለት ነው ተሸፍነዋል ቡርድ የሚለው ኪሳ ነው ይላል ያው ልብስ ነው ወይም ነጠላ ነው አልፎ አልፎ ዘገራ ዘገራ ያለው ለሁ አዕላም ቡርድን አብራድ ወቡሩድ ይባላል ሂበራህ ማለት ከጥጥ የሚሰራ ሆኖ ወይም ከታን የተባገር እንለዋለን ከሱ የሚሰራ ሆኖ ይስናዑ በየመን የመን ላይ የሚሰራ ልብስ ነው ነው አሁን የልብስነቱ ማንነት ሳይሆን ሊነግረን የፈለገው የሰው ልጅ ከሞተ በኋላ መሸፈን እንዳለበት የነቢያችን መሸፈን ራሱ ትልቅ ማስረጃ ነው እንደማለት ነው ከዚህ ሐዲስ የምንወስደው ቁም ነገር የሰው ልጅ ከሞተ በኋላ መሸፈን አለበት فهو افضل من بقاء مكشوف الوجه والاطراف አካላቶቹ እጆቹ እግሮቹ ፊቱ ተገልጦ ከሚ ከሚቀመጥ መሸፈኑ የተሻለ ነው መቼ ከሞተ በኋላ ማለት ነው ሀፍረተ ገላውን በሚሸፍን ነገር ማልበሱ ይወደዳል كما قال الله عز وجل حكايه عن عن ابن ادم يا ويلتا اعجزت ان اكون مثل هذا الغراب فاواري سوءه اخي የአደም ልጅ ቃቢልና ሀቢል በተጋደሉበት ሰዓት ገዳይ የተገዳይን ሬሳ ተሸክሞ የሚያረገው ጠፍቶታ ዝም ብሎ አላህ Subhanahu Wa Ta'ala የሆነ ቁራ ነገር ላከለትና ቁራና ቁራ ገጠሙ ይላል አው መደባደብ ጀመሩ እርስ በርሳቸው አንዱ አንዱን ገደለው ከገደለው በኋላ የገደለውን አቧራ አልብሶት ሄደ ሸፍኖት ማለት ነው ሰትሮት ሄደ ያንን ሲያይ የቁራ ያክል እኮ እንደው ብልሃት ማጣቴ ይገርማል በጣም አሳዝናለሁ ብሎ ራሱ ወቀሰ ይህንን ሒካያ አላህ Subhanahu Wa Ta'ala አመጣልኛ ማለት ነው ስለዚህ የሰው ልጅ ሲሞት መሸፈን አለበት ኢማሙ ነወዊ የሰው ልጅ ሲሞት መሸፈኑ ሙጅማዑን አለይሃን ይላል ሁሉም የሚስማሙበት ነው ለምን ነው እንዳይጋለጥ ነው ሰውነቱ የመፈራስ ባህሪን ስለሚያመጣ ከሰው ሰተር ማለት አለበት ነው ቀጥሉ وعنها عن أبا بكر الصديق رضي الله عنه تعالى رضي الله تعالى عنه قبل النبي صلى الله عليه وسلم بعد موته رواه البخاري طيب وعن عائشة رضي الله عنها أن أبا بكر الصديق رضي الله عنه قبل النبي صلى الله عليه وسلم بعد موته ከአይሻ ነው የተዘገበው ሐዲሱ አቡበክር ትላልሽ አባታቸው አባቷ ናቸው አስሲዲቅ እውነተኛ የሆኑት አቡበክር ስራቸውን አላህ ይወደድላቸውና ቀበለ ነብይ ነብዩን ስመዋል بعد موته ነብዩ አለይሂ ሰላቱ ወሰለም ከሞቱ በኋላ ማለት ነው بعد موته بعد موته ምትለው ዶሚሯ የምትመለሰው ወደ ነብያችን ወደ አቡበክር እንዳትመልሱት የሞተ ሰው አይስምምና ተሳሚታው ነው አሁን بعد موته ነብዩ ከሞቱ በኋላ ነብዩ አለይሂ ሰላም ማን አቡበክር ረዲየላሁ ዐንሁ ነብያችንን ስመዋል እዚህ ጋር ምንድነው የሚያሳየን የሰው ልጅ ከሞተ በኋላ ተሎ መሸፈን አለበት ብለን ነበር ነገር ግን ቅርብ ወዳጅ የሆነና ጓደኛማዎች የነበሩ ወይም ባል ሚስቱ ሚስት ባሏ ሊሆን ይችላል መሳም እንደሚቻል በህይወት ያለን ሰው መሳም እንደሚቻል ከሞተን በኋላ መሳም ይቻላል ፊቱን ማየት ይቻላል ብቻ ያው መሰተሩ መሸፈኑ ይመረጣል ብንልም ማየቱ እንደሚፈቀር ነው ሌላው የአቡበክር ፍቅር ነብዩ አለይሂ ሰላቱ ወሰለም ከሞቱ በኋላም እንደቀጠለ ነው ነው አንዳንድ ሰው ሰው ከሞተ በኋላ መቅረብ ይከብደዋል መቅረብ ይከብደዋል እሳቸው ግን ከሞቱም በኋላ ስመዋቸዋል ነው ለነብያችን ያላቸው ውደታ በጣም ጠና ያለ ነበረ ደግሞ የሚገርመው እንግዲህ ሲኖሩ አማካሪ ናቸው አቡበክር ማለት ነብያችን አለይሂ ሰላቱ ወሰለም ومع ذلك በዛን ሰዓት ሐዘኑ አጥቅቷቸው የሚይዙት የሚጨብጡት አላጡም ሰባት ነው ተረጋግተው ነበር የነበረው እንደውም ከሌላ ሁሉ ከነ ዑመር ሁሉ ዑመር ማን ነው ነብዩ ሙተዋል የሚል በሰይፍ ነው ማቀምሰው ሲሉ አቡበክር ሀድ ብለው አይተው መሞቱን ሙተዋል ካሁን በኋላ ሞት አይመጣባቸውም መሞት ያለባቸው ሞት ሙተዋል ብለው መግለጫ ወዳው ነው የሰጡት مع انه اشد الصحابه مصيبه بوفاته وفقده በነብያችን መሞትና በነብያችን መጥፋት ከፍተኛ ጫና የሚፈጠርባቸውና ሀዘን ላይ የሚገቡት አቡበክር ከመሆናቸው ጋር ነገር ግን ተረጋግተው ነበር ያስተናገዱት ሀዘኑን ነው አንዳንድ ሰዎች ወይም የታሪክ ሰዎች የአቡበክር የመጨረሻ ሞታቸው በዚሁ በነብዩ አለይሂ ሰላቱ ወሰለም መሞት በቃ ተነክተው ነው የሚል ነገርም አለ እንደዛ ከመሆኑ ጋር እስከ ቢገላቸው ምሳቸው ያው ይሄ ማለት ተፈጥሯዊ እንትሩ ነው ያጠቃቸው እንጂ እሳቸው ግን ሶብረኛ ለመሆን ያላደረጉ ጥረት የለም ማለት ነው ቂሶቱ አቢ በክር ሌላው የአቡበክር ቂሷ ነው እንግዲህ ነብዩ አለይሂ ሰላቱ ወሰለም ሲሞቱ የነበራቸው ጽናትና ሙስሊሙን ሲያረጋጉ የነበረበት በዛ በኃይለኛ መከራ ውስጥ ማለት ነው ወዳውኑ ወንበር ላይ ወጥተው ነብያችን አለይሂ ሰላቱ ወሰለም ሞተዋል መሞት ያለባቸው ሞት ሞተዋል ስለዚህ ሶብሩን አላህ ይስጠን ሶብሩን አላህ ይስጣችሁ ያሉበት ሁኔታ ማለት ነው ማንም ሰው ሊያደርገው የማይችል ክስተት ነበር በሳቸው ላይ ያለፈው لا يقف هذا الموقف الا اولو العزم من الرجال ከወንዶች እንደው አሉ የሚባሉ ካልሆነ በቀር ያወክርና አቋም መውሰድ የሚቻል ነገር አልነበረም በሰዓቱ فرضي الله عنه وارضاه الله ወድ አስወድዳቸው ይላል ቀጥሉ وعن أبي هريرة رضي الله عنه عن النبي صلى الله عليه وسلم قال نفس مؤمن معلقة بدينه حتى يقضى عنه رواه الترمذي وحسنه وعن أبي هريرة رضي الله عنه عن النبي صلى الله عليه وسلم أنه قال نفس المؤمن معلقة بدينه حتى يقضى عنه رواه احمد والترمذي وحسنه ከአቡ ሁረይራ ነው ያሁኑ ደግሞ የተዘገበው አቡ ሁረይራ ከነብያችን አለይሂ ሰላቱ ወሰለም በመጥቀስ አንሁ ቃላ ነብዩ ብለዋል ይሉናል ነፍሱል ሙእሚን ያማኝ ነፍስ ሙዓለቀቱን ተያጅታነች ተንጠልጣይነች ቢደይኒሂ በዳ ምክንያት ኩሉ ነፍሲን ቢማ ከሰበት ረሂና እንደሚለው ነፍስ በሰራቸው ተያዥናት ይላል አይደል አሁንም አንድ ሰው ዳ ያለበት ከሞተ ያን ዳ ባለመክፈሉ ተያዥታ ነው እስር ቤት ይገባል ነው የሚለው የጀነትም ተብሎ አይሄድም ወደዛ እስከመቼ hatta يقضى عنه ከርሱ ላይ እዳው እስከሚከፈል ድረስ ምንድነው የሚያሳየን ሐዲስ እዳ ያለበን ያለባችሁ ወይም ያለብን ሰዎች እዳን ተሎ ለመክፈል መጣር አለብን እዳ ያለብን ከሞት ነው የሰው ገንዘብ ማለት ነው አበድሮን እኮ ነው ቀምተን ዘርፈን አይደለም ተበድረን እንኳ ቢሆን የሰው ዳ ያለበት የሞተ ሰው ያዳ ካልተከፈለ ድረስ ተንጠልጣይ ነው መሃል ሰፋሪ ሆኖ ያው ዳህን የሚከፍል ካለ ወደ ጀነት አልፋለህ ከለለ ግን ያው ያቺ ማስፈራሪያለች ማለት ነው hatta yuqda anhu እስከሚከፈልለት ነው አልሙእሚን ያው መቼም የተፈለገው አማኝ ስለሆነ ነው እንጂ ካፊር ማንገራ በኩፍረቱ ማይለቅ አይቀርለትም አን النفس والروح مسماهما واحد نفس የሚባለው روح የሚባለው አንድ ነው ፈርቁ بين النفس والروح فرق بالصفات لا بالذات ትርጉሙ ነፍስ ነፍስ ነው روح روح ነው ግን በባህሪ ትንሽ ባገላለጽ የሚለያዩበት ነገር አለ ነው روح የሚባለው ነገር ጅስሙ ኑራንዩን خفيفون ይላል ብርሃናዊ የሆነ ቀላል አካል ነው በሰውነታችን ላይ ልክ ውሃ ሲጠጣ አንድ ዛፍ በምኑ ነው የሚጠጣው አንድ ዛፍ ውሃ ሲጠጣ ውሃ ምንም ይጠጣ ታውቃላችሁ እንዴት ነው የሚጠጣው በስሩ ያው አይታይም ብቻ እያለ እያለ እየቀጠለ እየቀጠለ ሁሉን ያደርሰዋል ወከዛልከ ሮም ስትገባ እንደዛው ነች ብርሃናዊና ቀላል خفيف የሆነች አካል ነች ሩህ የምትባለው ነገር ወይም ደግሞ ቅባት ወይም ዘይት ነገር የሆነ ነገር ላይ ሲደረግ እንደሚገባው አገባ ማለት ነው ስለዚህ ሩህ በወጣ ጊዜ ያው አካላችን ሞተ ይባላል طيب ነፍስ የምትባለው ያው ነፍስ ነፍስ ነች ሙዓለቀቱን ቢደይኒሂ ቢፈትህ ዳል ነው መንገራ ቢዲኒሂ ከሆነ እምነት ነው የሚሆነው ዳይን ከሆነ እዳ ነው የሚሆነው እና እዚህ የተፈለገውን እዳ ማለት ነው ሙዓለቀቱን بمعنى محبوسه ታሳሪ ነች ወመርሁነቱን እንደመያዡም ተወሳጅ ነች ወይም ተያዥ ነች እስከሚከፈል ድረሳ فلا يزال الرهن قائما حتى قضاء الدين እዳው እስከሚከፈል ከሟቹ ላይ ያው ተያዥታና ታሳሪ ነው እንዳንታሰር ከፈለግን እዳ ጥረት መሞት የለብንም ነው ለማንኛውም የዳ ጉዳይ ከባድ ነው ነብዩ አለይሂ ሰላቱ ወሰለም በሌላ ሐዲሳቸው ሸሂድ ለዲኑ ብሎ በሰማዕታት የሞተ ሰው ወንጀል ሁሉ ይማርለታል እዳ ሲቀር ብለዋል ኢለ ዲናሩ እንግዲህ ጂሃድን የሚያከንግ ታግሎ ሞቶ ወንጀሉ ሁሉ ተምሮለት እዳ ግን አይማርም ተውበ ስናደርግ በመጥፎ ነገር ላይ ቆይተን ወይም በከፍረት በምን የቆየ ሰው እስልምናን ሲቀበል ሁሉ ነገር ይሰረዝለታል የዳ ነገር ግን አይቀርም መከፈል ነው ያለበት ወይ አፉ ማስባል ነው ወይ መከፈል ነብዩ አለይሂ ሰላቱ ወሰላም አንድ ሰው ሲሞት እድ ያለበት ወይ ብለው ጠይቃሉ አዎ ካሉ አልሰግድበትም ስገዱበት ነው የሚሉት እሳቸው መካ ሰገዱብኝ እያለ ሰው የእዳ የጣለ እንዳይሞት ማለት ነው ሌላው ሰው ይሰግድበታል አይበቃም ለማለት ሳይሆን ዘጅር ለመስጠት ነው ምክር ለመስጠት ነው እኔ መቼም አልሰግድብህም ሲሉት ያው ተጨንቆ ወዳውን ይከፍላል ከሚል አንፃር ነው አይ እኛ እንከፍላለን ካሏቸው እሺ ከከፈላችሁ ሰግዳለሁ ብለው ይሰግዱ ነበረ ካሁን በኋላ ተጠያቂው አንተ ነህ ከፍላለህ ያልከው ሰው ይላል እዳ ላይ አደራ እንጻፍ የተበደርነውንም ያበደርነውንም ስንከፍልም ያው መዝገብ አንርሳ ስንሻሻት ስንዋዋል በእምነት ብቻ መሆን የለበትም በጽሁፍ ምናልባት እኮ የሰውዳ ኑሮብን ብንሞት ማስታወሻችንን ያየ ሰው እዳችንን እንዲከፍልልን ነው የአላህ ምዳ ሆነ የራሳችንን ምዳ ሆነ ያለብን መሄድ የለብን ኑሯችን በቃ አኗኗራችን ከቻልኛው ልንከፍለው ካልቻልንም ሰው አይቶ መዝገቡን እንዲከፍልልን በጥሩ ሁኔታ በሚነበብ ጽሁፍ በጥሩ ማስታወሻ ላይ መጻፍ አለበት በተለይ ሰው ወዳ አስቸጋሪ ነው ያላህስ መቼም አላህ ነው አፉ ይላል ከፈለገ ካልፈለገ ሊቀጣ ይችላል የሰው ነገር ግን አፉ ስለማይል አስቸጋሪ ነው የሚሆነው عن النبي صلى الله عليه وسلم قال بعد حديثاቸው ነብዩ ምን አሉ ان صاحبكم محتبس على باب الجنه في دين عليه الجنه በር ላይ ታግቶላችኋል ጓደኛችሁ አሉ ለምን በነበረበት እዳ ምክንያት እዚህ ዋስም ተፈልጎ ምን ተብሎ መቼም ይወጣል እዛ ግን ያው ካል ተከፈለ አለቀ እዛ ደግሞ ብር የለ ድርሃም የለ ወዘሃብ የለ ፍዳ የለ እዙ ነው የሚከፈለው ቀጥሉ وعن ابن عباس رضي الله تعالى عنهما أن النبي صلى الله عليه وسلم قال في الذي سقط عن عن راحلته فمات اغسلوه بماء وكف وكفنوه في ثوبين متفق عليه وعن ابن عباس رضي الله عنهما أنه قال أن, أن النبي صلى الله عليه وسلم قال في الذي سكت عن راحلته فمات اغسلوه بماء وسدر وكفنوه في ثوبيه في ثوبين ችግር የለም في ثوبيه ملوشر متفق عليه كابن عباس يتذكر حديثه ነብዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ቃለ ተናግረዋል ይላሉ አቡ ማናቸው ኢብኑ አባስ في الذي سقط عن راحلته ከግመሉ ላይ ስለወደቀውና ፈማተ ስለሞተው ሰው ያስመልክተው ምናሉ اغسلوه አሉ ሟቹን እጠቡታ ቢማኢን በውሃ ወሲድሪን ቁርቁራም ይባላል እንደ ሳሙና የሚጠቀሙት እሱንም ጨምራችሁ ቆሻሻን የማስለቀቅ ባህሪ ስላለው ነው ድሮ ሳሙና ሳይመጣ ይሄን በመጠቀሙት ወከፊኑሁ ከዚያ በኋላ ጠቅሉት አሉ في ثوبيه በለበሳቸው ልብሶች ማለት ነው በሁለቱ ልብሶቹ ሐጅ ላይ ወንድ ልጅ የሚለብሰው ስንት ልብስ ነው ሁለት ማለት ነው ثوبيه ማለት ሁለት ልብሶቹ ማለት ነው ሽርጥና ነጠላ የሚባለው በሱ ብቻ ከፍኑት እዚህ አላመጣውም እንጂ ወላ تغطوا راسه ይላል ራሱን እንዳሸፍኑት ብለዋል ምክንያቱም የወደቀው ሐጅ ላይ ነው ሐጅ ላይ የወደቀ ሰው ያው ይታጠባል ሐጅኛ መታጠብ ስለሚችል ይከፈናል ራሱ ግን አይሸፈንም ሐጅኛ ስለሆነ فانه يبعث يوم القيامه ملبيا ብለዋል ያችን የሰራት የነበረችውን ሐጁን እያከናወነ ይቀሰቀሳል ተብሏል طيب بماء وسدر የሚለው የሚያያዘው اغسلوه የሚለው ጋር ነው اغسلوه بماء وسدر ማለት ነው ثوبيه مثنى ثوب ثوبي الاحرام ማለት ነው الذين عليه وهما الازار والرداء حادث برجم سيزغب بينما رجل من الصحابه واقف بعرفه على راحلته في حجه الوداع محرما فسقط منها فانكسرت عنقه ومات فامرهم النبي صلى الله عليه وسلم ان يغسلوه ويكفنوه بثوبيه اللذين احرم بهما والثوبان هما الرداء والازار አረፋ ላይ ቆመው እያሉ እንግዲህ ግመሉ ላይ ሆኖ ነው የቆመው ማለት ነው የመጨረሻ ነብያችን ሀጅ ጊዜ ነው አጋጣሚ ወደቀና ከግመሉ ላይ ሞተ ይህን ሰው የምናሉ በለበሳቸው ልብሶች ከፍኑ ተጠቡና አሉ ወላ تحنطه ولا تخمروا راسه ይላል ሽቶ ነገር እንዲያትቀቡት ሬሳ ይቀባ ነበር ይሄ ግን ሀጅ ላይ ስለሆነ የሞተው እንዲያትቀቡት አሉ ራሱም እንዳትሸፍኑት አሉ ለምን ካላችሁ فانه يبعث يوم القيامه ሙለቢያ ለበይክ ሰው ስለሚቀሰቀስ ሐጅ ላይ ያለ ሰው ሽቶ አይ ራሱን አይሸፈንምና ይሄን አደራ ብለዋል ነው ስለዚህ አሁንም ሐጅ ላይ ሞተ ሰው በዚህ መልኩ ልንቀብረው ልንከፍረው እንችላለን እንጂ ሙሉ ከፈን ከፍነን ራሱን አንሸፍነውም ነው በውሃ ማጠቡ ግን ሐጅ ላይ ያለ ሰው መታጠቡ በየሰዓት ችግር የለው ሌላው ይሄ የሚባለው ነገር ያው ሳሙና ቢሆን በጣም ሽታ ያለው ሳሙና ችግር የለም ሀጅ ላይ ሆኖ መታጠብ የሰው ያሁን ሀጅ ላይ ነው የሞተው ራስን አትሸፍኑ ሲሉ ቁርቁራውን መጠቀም ግን አልከለከሉም እንደውም አዘዙ የሚያጸዳ ነገር መጠቀም ይቻላል በሽቶነት የሚታወቅ ነገር እንዳይሆን እንጂ ነው ይሄ ለወንድ ነው በነገራችን ላይ ሴት ልጅ ከሆነች ሀጅ ላይ ያለ መሸፈስ ስለምትችል ራሷን ያው ይሸፈናል ነው ትሸፈናለች ሌላው ሶስት ከፈን የሚባለው ነገር ያው እንዳስፈላጊነት ሊቀርም ይችላል በሁለቱም ተከፈነ ማለት ነው እንደውም ፈርዱ አንድ ነው የከፈን ፈርዱ በአንድ ሙሉ ሰውነቱን መሸፈን ነው ከተገኘ ግን ሶስት መሆኑ ይመረጣል ቀጥሎ وعن عائشة رضي الله تعالى عنها قالت لما أرادوا غسل النبي صلى الله عليه وسلم قالوا والله ما ندري نجرد نجرد رسول الله صلى الله عليه وسلم كما نجرد موتانا أم لا الحديث رواه أحمد وأبو داود وعن عائشة رضي الله عنها أنها قالت لما أرادوا غسل رسول الله صلى الله عليه وسلم قالوا <clears throat> والله ما ندري نجرد رسول الله صلى الله عليه وسلم كما نجرد موتانا أم لا الحديث مالت اقرأ الحديث إلى آخره مالت آه، من دنا مثل عائشة ነብያችን አለይሂ ሰላቱ ወሰለም በሞቱበት ሰዓትና ሰውነታቸውን ሊያጥዋቸው ባፈለጉበት ሰዓት ቃሉ እርስ በርሳቸው ሰዎች ተነጋገሩ ምን እናድርጋቸው የለበሱትን ልብስ አውጥተን እንጠባቸው ወይስ በለበሱት ላይ ዝም ብለን እንጠባቸው والله በአላህ ይሁንብኝ ማ ነድሪ አናቅም አሉ نجرد رسول الله ነብያችንን ልብስ እናውጣው ከማ نجرد موتانا ሌላው ማንኛውም ሰው ሲሞት እንደምናወጣው ልብሳቸውን አውጥተን እንጠባቸው አምላ ወይስ ማውጣት የለብንም ምን እናድርግ ሐዲሱ እዚሁ ላይ ቆመ አልሐዲስ አለ እስከ መጨረሻው አንብበው አለ ያልጻፈው ከየት ነው የምናነበው ተማሙል ሐዲስ እንደ አቢ ዳውድ አቡ ዳውድ ላይ ተዘግቧል ሐዲሱ ምን የሚል ነበር ፈለም اختلፉ አይ ልብሳቸውማ መውጣት አለበት ለማጠብ እንዴት ማለም ናጡ የለም መውጣት የለበትም እያሉ ሲጨቃጨቁ አላህ Subhanahu Wa Ta'ala እንቅልፍ ላከባቸው ይላል ሰዎች ሷሃቦችን ከዛ ثم كلمهم مكلم من ناحيه البيت በቤተው በኩል በተገሽም ቤት በኩል ሆኖ አንድ የሆነ ሰው የሆነ ድምፁ ብቻ የሚሰማ ማንነቱ የማይታወቅ ያናግራቸው ጀመረ ላ يدرون من هو የሚያናግራቸው ማን እንደሆነ አያውቁትም ብቻ አናገራቸው ምን ብሎ አናገራቸው اغسلوا رسول الله صلى الله عليه وسلم وعليه ثيابه يا ነብዩን አለይሂ ሰላቱ ወሰላም ጠቧቸው ልብሳቸው እላያቸው ላይ ያለ እንዳለ ያው ፓንት ለብሰን እንደምንታጠበው አይነት ማለት ነው ልብሳቸው እንዳለ ልብሳቸው በዛው ላይ ጠቧቸው እንጂ ሰውንታቸው ገልጣ ሰውንታቸው ገልጣችሁማ ማጠብ የለባችሁም የሚል እንግዲህ ከአላህ የተላከ ድምጽ ነው ያንን ሰሙ እንደዛው በተባለው መልኩ አጠቧቸው ያው የሞተ ሰው ሲታጠብ ሰውነቱ መውጣት ልብሱ መውጣት እንዳለበት ነው የሚያሳየው ኢላ አንሁ ይስተሐቡ አን የኩነ ፊ መካኒ ለው ሰቅፍን ባይሆን ልብስ ልብስናው ተስናጥብ አንድን ሬሳ ከላይ የሚሸፍን ነገር መኖር አለበት እንደ ድንኳን ወይም ደግሞ እንደ ጣራ ነገር ማለት ነው እንደውም ብሎ ሜዳ ላይ መሆን የለበትም ይላል ሌላው ዘሐዲስ ላይ ለነብዩ አለይሂ ሰላቱ ወሰለም የተለየ ነገር እንዳላቸው የሚያሳየው ከሌላው ከሌላው ሙታን በህይወትም እያሉ ከሰው የሚለዩበት ነገር አላቸው ሲሞቱም የሚለዩበት ነገር እንዳለ ያሳያል ይሄው የሳቸውን እንዲያወጣ ተባለ ሌላው ግን እየወጣ እንዲታጠብ ተባለ ነው ነብዩና አለይሂ ሰላቱ ወሰለም ያጠባቸው ማን ነው በሞቱበት ሰዓት ያጠባቸው ማን ነው የሰገደባቸውስ ማን ነው ኢማም ሆኖ ያሰገደው ይሄን ጥያቄ ታመጣላችሁ መቼም አቡበክር አይለዩም ብላችሁ አቡበክር ብትሉት ነብዩን አለይሂ ሰላቱ ወሰላም ያጠባቸው አንድ ሰው አይደለም ሁለት ሶስት አራት ሰዎች ናቸው ያጠባቸው። አንደኛ አሊ ኢብኑ አቢ ጣሊብ ናቸው አሊ ኢብኑ አቢ ጣሊብ ሁለተኛ ያገዟቸው አጎታቸው አሙሁ አልአባስ ከአባስ ቀድሞ ነው የሞቱት ማለት ነው ነብያችን አለይሂ ሰላቱ ወሰላም ሁለተኛ የአባስ ልጆች አልፈድልና ቁሳም የሚባሉ ሁለት ልጆች ነበሩ እነርሱ እንደገና ወኡሳመቱ ኢብኑ ዘይድ ኡሳማ ኢብኑ ዘይድ ያው ሒቡ ረሱልላህ ወብኑ ሒቢህ የሚባለው ሌላው ደግሞ ሸቅራን የሚባል ያው እሳቸው ባሪያ የነበረ ነበር እነዚህ ናቸው ያጠቧቸው ስንት ሆኑ አምስት ወይ ስድስት ማሻአላ ሰባት ሚልም አለ علي بن ابي طالب العباس الفضل ቁሰም ኡሳማ ሸቅራን ስድስት ናቸው ሁሉም እንግዲህ አጥበዋል ማለት አይደለም አለ ያጠቡ ሌላው አንዱ ውሃ እያቀበለ አንዱ ሰውነትን እያነሳው እያነሳ እንግዲህ መተባበር ነው አላያል እነዛቸው ያጠቧቸው ነው አይሻ ግን ኋላ አንድ የተናገሩት ነገር አለ وكانت عائشه تقول لو استقبلت من امري ما استدبرت ما غسل رسول الله صلى الله عليه وسلم الا نساءه ይላሉ ያለፈው አይመጣም እንጂ ቢመጣሉ አይሻ እኔ ተቀምጬ ነብዩና አለይሂ ሰላቱ ወሰለም የሚያጥባ ባል መጣ ነበረ ግን አልፏል ምን ማድረግ አልችልም አሉ ይሄ ማለት ነው ሚስት ባሏን ማጠብ ትችላለች ባል ሚስቱን ማጠብ ይችላል በሚሞቱበት ሰዓት እሷ ግን በሰዓቱ አልተረዳችም ያው ሁሉም እሳቸውን ለማጠብ ይፈልጋል ያው ቀረቤት ያላቸው ቤተሰቦች ናቸው የተረባረቡት رحم الله الجميع يلا قتلوا وعن أم عطية رضي الله عنها قالت دخل علينا نبي صلى الله عليه وسلم ونحن نغسل ابنته فقال اغسلنها ثلاثا أو خمسا أو أكثر من ذلك إن رأيتن ذلك بماء وسدر وجعلنا في الأخيرة كافورا أو شيئا من كفور فلما فرأنا أذن أذنه فألقى إلينا وهو فقال أشعرنها إياه متفق عليه وعن أم عطية رضي الله عنها قالت دخل علينا النبي صلى الله عليه وسلم ونحن نغسل ابناته فقال اغسلنها ثلاثا أو خمسا أو أكثر من ذلك إن رأيتن ذلك وجعلنا في الآخرة كافورا أو شيئا من كافور فلما فرغنا آذناه فألقى إلينا حقوه فقال أشعرنها إياه متفق عليه كأم عطية تزجب سراوان الله سبحانه وتعالى ይውደድላትና ምን አለች معطيه قالت دخل علينا النبي صلى الله عليه وسلم يا الله መልእክተኛ እኛ ጋር ገቡ ትላለች ሴቶች ካሉበት ቤት ውስጥ ማለት ነው ከዚያ ምን አሉ ونحن نغسل ابنته ልጃቸው ሙታ እያጠብ ነበር አለች ማንኛው ተወት እንዳወቀ ፋጡማ እንዳትሉ ልጃቸው እሳቸው የሞተችው ዘይነብ ነች እንግዲህ ያው ልጅ ሙተዋል ዘይነብ ነች ለማንኛውም ባረከላሁ ፊኩም ትልቂቱ ልጃቸው የአቡል አሲ ኢብኑ ረቢዕ ሚስት የነበረችው የሞተችውን በስምንተኛው ዓመተ ሂጅራ ላይ ነው እሷን እያጠብን እያለ ሴትን ሴት የሚያጥባት ማለት ነው የሚያሳየው ከባብጅ ሴቶች ያጥዋታል فقال ነብያችን አሉ اغسلنها ثلاثه ሶስት ጊዜ ጠቧት አሉ اغسلنا ምትለው ነው ለኑን ንስዋ ትባላለች ሴቶችን የምትጠቁም ኑን ነች ለወንድ ቢሆን አሁን እርሲሉ ሲሆን ግን እግሲልናሃ ለብዙ ሴቶች እጠቧት ሰላሰን ሶስት ጊዜ አው خمسه ወይም አምስት ጊዜ አው اكثر من ذلك ወይም ከአምስት በላይ ጊዜ ምጠቧት ኢራአይቱነ ذلك ያስፈልጋል ብላችሁ ካያችሁ ከገባችሁ ማለት ነው ኢራአይቱነ ከታያችሁ እንደማለት ነው ذلك ከዛ በላይ መታጠቧ ቢማኢ ቢማኢ ወሲድርን የሚለው اغسلناها من الغار የሚያዘው اغسلناها بماء وسدر በውሃና በቁቁራ ቀላቅላችሁ ጠቧት ወجعلنا አድርጉ አሉ እዚህ ጋር በደንብ ያዙልኝ ወجعلناና ወجعلنا ይለያያል ወجعلنا ከሆነ አድርገን ማለት ነው እኛ ወجعلنا ማለት ለሴቶች አድርጉ ማለት ፊል አኺራቲ መጨረሻ ላይ ካጠባችሁና ከጨረሳችሁ በኋላ ካፉራ ካፉር የሚባል ሽቶ አድርጉ አው ሻሚን ካፉር ወይም ከካፉር የሆነ ነገር ማለት ነው የተፈለገው ዞዞ ሽቶ ነገር ነው ካፉር የሚለው ጫካ ውስጥ የሚገኝ ዛፍ አይነት ነው ይላል ለማንኛው ከዛ ዛፍ የሚወሰድ ጥሩ ሽቶ ነገር ነበረ ይላል ሶርሳ ታቀላችሁ በሀገራችን ገጠር ላይ የሚሞቅ ሶርሳ የሚባል ነገር አለ እንደዛ አለ እሺ فلما فرغنا አጥበናት እንደጨረስ አዘናሁ አዘናሁ ማለት አሳወቅናቸው መጨረሳችንን አጥበን ጨርሰናል ከዚህ በኋላስ ምን ይጠበቅብናል ነው ከዚህ በኋላ ምን የሚጠበቅብን ምን የሚጠበቅብን ነገር አለ አሉ ፈአልቃ ወረወሩ ነብዩ ኢለይና ወደኛ ወደ ሴቶች حقوه ማለት ሽርጣቸውን حقوه بمعنى حقو ማለት ሐቅወሁ ነው እንዴ ሁለቱም አለ ሐቅወሁ ሐቅወሁ አለ ሁለቱም ማዕቂደል ይዛር ነው ይላል ሐቁ ማለት ሽርጥ የሚታሰርበት ቦታው ነበር ነገር ግን አሁን ቦታው አይደለም የተፈለገው ራሱ ሽርጡ ነው የተፈለገው መጃዝ ይባላል ይሄ እንግዲህ ትጥቅን ሳይ እንደሚባለው ማለት አሽዕርናሃ አሽዕርናሃ ልብስቱ እየወረወሩላቸው ይችን ከሰውነቷ በኩል አልብሷት ማለት ነው አሽዕርናሃ ማለት ከውስጥ በኩል አድርጉት እንደማለት ነው እያሁ ይሄን የሰጠኋችሁን ልብስ አሽዕርናሃ الانصار شعار والناس ዲታር የሚል ሐዲስ አለ የአንሷር ሰዎች ውሴ ናቸው አሉ ነብዩ አለይሂ ሰላም ሽዓር ሌላው ሰው ግን የላይ ልብስ ነው አሉ ከውስጥ በደንብ አጓዝኝ ጥሩ ልብስ የሚፈልግ ልብስ ላይ ልብስ ነው ታዲያ የውስጥ ልብስ ነው የሚመች በጣም የሚፈልገው ከሰው ጋር የሚነካካ ልብስ ነው አንሳሮች እንደዚህ አሏቸው እና ይሄንን የኔ ልብስ የኔ ሽርጥ ለሷ ስታለብሷት ሰውነቷ ጋር እንዲገናኝ አድርጉልኝ አሉ ለምንድን ነው ከላይ ያረጉስ የነብዩ አለይሂ ሰላቱ ሰላም ጅስምን ይነካው ልብስ እሷን ሰውነቷ እንዲነካው ተፈልጉ የሳቸው ልብሳቸው አጠቃላይ መብሩክ ሙባረክ ነው የተባረከ ስለሆነ ነው وفي روايه በሌላ ዘገባ ابدأنا بميامنها ስታጥቧት በቀኝ በቀኟ ጀምሩ አሉ ስንት ቀኝ ነው ያላት ራሷን ስታጥቡ ከቀኝ በኩል እጇን ስታጥቡ ከቀኝ በኩል እግሯን ስታጥቡ ከቀኝ እየቀደማችሁ ማለት ነው ያው ውዱ ላይ እንደምናደርገው ومواضع الوضوء منها ከዚያም ደግሞ የውዱ ቦታዎችን ሚና ከሰው ከሴትየዋ ከልጃቸው የውዱውን ቦታ ደግሞ ቀድማቸው ጠቡት وفي لفظ للبخاري فضفرنا شعرها ثلاثه قرون ጸጉሯን ለሶስት ጎነጎን ነው ያሉ فضفرنا ማ ጎነጎን ነው ማለት ነው شعرها ጸጉሯን ثلاثه قرون ሶስት ጥቅል አድርገን ወይም ሶስት ቀንድ ቁሩን ማለት ቀንድ ማለት ነው ግን ያው ሲጅሞለሞል እንደ ቀንድ ስለሚሆን ነው ከዛ فالقيناه ወረወር ነው ወይም ለቀቅ ነው خلفها ወደ ኋላዋ ጆፌ ወደ ኋላ የሚሄደው ያው ጎንጉ ነው ወደ ኋላ ነው እንጂ ወደ ኋላ መጡ ነው የሚያሳየው ቡኻሪ ሙስሊም የዘገቡት ሐዲስ ነው ضفرنا نسج الشعر عارضا ثلاثه قرون في ثلاثه قرون በሶስት አድርገን ማለት ነው ከዚህ ሐዲስ የምንወስደው የሞተችው ዘይነብ ነበረች የነብዩ አለይሂ ሰላቱ ወሰለም ባለቤት ነብዩ አለይሂ ሰላቱ ወሰለም እንዴት መታጠብ እንዳለበት አስተማሯቸው ለሌሎች ሰዎች ትምህርት እንዲሆን ነው እዛ ካጠቡት መካከል ሙአጥያ እንደነበረች ከዚህ ሐዲስ እንወስዳለን ለኛ እንደውም ይሄን አሰጣጥ ያመጣችልን ሙአጥያ አጣ الله تعالى رحمه واسعه ሌላው የሞተ ሰው መታጠብ አለበት ይሄው ተረባርበው አጥዋታል ማጠቡ ፈርዶል ኪፋያ ነው ሁሉም ሰው ቀርቦ ማጠብ የለበትም የተወሰነ ሰው ካጠበ በቂ ነው ነው ግን የተወሰነ ሰው ካላጠባት ያው ሌላውን ሰው ወንጀለኛ ያደርጋል ነው ማልክያዎች ሱና ነው ማጠብ ይላሉ ፈርዶ አይደለም ይላሉ ግን መረጃ የላቸው ውሃ ቢጠፋስ የሞተ ሰው መታጠብ አለበት ብለናል ውሃ ጠፋ ምን ይሁን ተያሙ ውሃ ከጠፋ ያው ተየሙም ይደረጋል ተብሏል ሸይኹል እስላም ግን انه لا يشرع ተየሙም ማስደረግ መሽሩዕ አይደለም አይፈቀድም ተየሙም ያጸዳል ወይ ዛሂር የሚታይን ቆሻሻና ነጃሳ ሊያጠራ አይችልም ማዕናዊ የሆነውን ያጸዳል የተፈለገው ደግሞ የሞተ ሰው ላይ ከላይ ያለ ሰውነቱን ማጠብ ነው ስለዚህ ያስፈልግም አይቻልም ተይሙም ማሰረግ ያለው ሼክ ወሳም ተሚያ ምን ይሁን ማታቸው ዝም ብሎ ዝም ብሎ ይቀበር ነው ከጠፋ ጠፋ ነው እሺ ዋጅቡ انه لا يغسل المرأه الا جنس النساء ሴትን ሴት ነው የሚያጥባት ወንድን ወንድ ነው የሚያጥባት ኢላ መስቱስኒ የተፈቀደ ሲቀር ሚስት ባሏን ሴት ባሪያ አለቃዋን ወይም ቢልአክስ فلكل منهما غص صاحبي ባል ሚስት ሚስት ባሉን ማለት ነው አለቃ ሴት ባሪያውን ሊያጥብ ይችላል يجوز لرجل وامراه ለሴትም ለወንድም ይፈቀድ ከሰባት አመት በታች ያሉ ልጆችን ህፃናቶችን ማለት ነው ማጠብ ወንድም ቢሆን ሴትም ቢሆን ሴቷን ልጅ ወንዱ ማጠብ ወንዱን ልጅ ሴቶች ቢያጥቡ ችግር የለም እድሜያቸው ከሰባት አመት በታች ከሆነ ከሰባት አመት አይባልም ነብዩ አለይሂ ሰላቱ ወሰለም ወንድ ልጅ ኢብራሂምን ሴቶች አጥበውታል ነው የሚለው ሌላ ዘገባ ላይ غسله النساء الى ابن المنذر اجمع كل من نحفظ عنه ان المراه تغسل صبيه صغيره من غير ستره وتمس عورته وتنظر اليها ትልቅ ሴት የትንሽ ልጅን ሰውነት ሙሉ ማጠብ ትችላለች ብልቶችን ማየትም ትችላለች ያለምን መጋረጃ ነው የሚለው እንግዲህ ጀናዛ ማጠብ ፈርድ ፈርድ ነው ግዴታ ነው ወይም ፈርዶ ኪፋያ ነው ስንል አንድ ጊዜ ማጠቡ ነው طيب አንድ ጊዜ ማጠቡ ዋጅብ ነው ነገር ግን አንድ ብቻ አጥቦ ዝም ማለት ደግሞ ይጠላል ይላሉ የሆነ ነገር ከወጣው ግን ሰውየው በደንብ መታጠብ እንዳለበት ነው በደንብ ደግሞ ደጋግሞ መታጠብ አለበት አሁን ሐዲስ ላይ እንደምናየው አስፈላጊ ሆኖ ካገኛችሁ ከአምስት በላይ ጠዋት ይያሉ ነው ባይሆን የሚደረገው 3 ቀጥሎ 5 ቀጥሎ 7 ቀጥሎ 9 እያለ ነጠላ ቁጥርን ይዞ ነው የሚሄደው طيب አስፈላጊ ከሆነ ያስፈልጋል ያስፈልገው የሚያጥብ ሰው የሚያውቀው ሶስት ጊዜ ማጠቡ ግን ይመረጣል ሲያስፈልግ ነው የምንጨምረው ሲቸግር ውሃ ምናምን ነገር ደግሞ ከአንድ ብቻ አጥበን እንተው እንችላለን ሁሉም ነገር ከተሟላ ሶስት ጊዜ ማጠቡ ይመረጣል ነው ሌላው ከሞተ በኋላ አንድ አንድ ሰው ከሞተች በኋላ ጸጉሯ ቢሰራ ችግር የለውም ተሰርቶ ወደ ውሃ ተወርዋል እንደውም ወንድም ወንድም ሆኖ ጸጉር እንደዛ ረጅም ጽፍ ካለው እንደዛ ይደረጋል ይላሉ ማበጠር ግን አይቻልም አሁን ነብያችን አዟል የሰሯት ነገር ግን ዝም ብለው ሰሯት ዝም ብለውም ቢሆን ነብዩ አለይሂ ሰላም ባሉበት ሰዓት ከሰምተው ዝም ካሉ አጸደቁት ማለት ነው የሞተን ሰው መላጨት ይቻላል አይቻልም የብልቱን መላጨት እያለ ነው እንጂ ከሞተ በኋላ ሞተ ነው ራሱን መላጨት አይቻልም يحرم حلق راس الميت وشعر العانه የብልቱም ጸጉር ማለት ነው لما فيه من مس عورته አውረቱን መንካት ያመጣል ولا يقص شعره قرم ቀመሱም አይቆረጥም كما ختن العقل فيلا አሁን የሞተ ሰው ያው እንደማይገረዝ መገረዙ ክልክል እንደሚሆን ሁሉ በህይወት እያለ እንጂ የሚገረዘው ከሞተ በኋላ ቢገርዝ ዋጋ ነው በህይወት ካለ ለጥቅም ነው ከሞተ በኋላ ምን ጥቅም አለው ወተቅሊሙ አባፈሪሂ ጥፍሩ ሁሉ መቆራረጥ አይቻልም لان اجزاء الميت محترمه ይላል ከሞተ በኋላ የሰው ልጅ አስከሬኑ የተከበረ ነው ስለዚህ ጥፍሩ በመቆራረጥ ማንገረታታት የለባቸውም የለብንም ነው ሌላው በነብዩ አለይሂ ሰላቱ ወሰለም ፋና ወይም ፈለግ በረካ መውሰድ እንደሚፈቀድ እንደሚቻል ያሳያል ቀድም ያው ልብሳቸውን ከውስጥ በኩል አድርጉና አልብሱልኝ ማለታቸው እንግዲህ ነብዩ በረካ ካላቸው ሸሆቹም አይጠፋቸውም ብሎ ወደ ሸሆቹ መዋደቅ አይቻልም እሺ አለይሂ በረካ እንዳላቸው ተገልጿል ተነግሯል ሌላው ግን አልተነገረም በሳቸውን ቀይሳለን ሸሆቹን በነብዩ ቀይሰን ሰይፋቸውም ዘንጋቸውም ምኑ ምኑም ብለው ተበሩክ የሚያደርጉ ሰዎች አሉ ይሄ ይቻል ያ ቢሆን ኑሮ አነ الصحابه يعلمون يعلمون ابا بكر افضل الامه አቡ በክር ከኡመት ሁሉ የመጀመሪያ ቁጥር አንድ መሆናቸው ከነቢያችን በኋላ ይታወቅና ሷሃቦች የሚያውቁ ነበረ ግን በአቡ በክር ተበሩክ አደረገ ከለ የሚባል ሷሃባ የለም ሌላው ሌላ ፊትናም ስለሚያስከትል ተበሩኩ ከነቢያችን ውጭ አይቻልም እነ ኢብኑ ሐጀር ግን እንደው ፈተል ባሪ ላይ በዚህ ገቡና ሸይኾችም ሞችም ዑለማዎች በረካ ቢፈልጉባቸው ማምን እያሉ ይሄዳሉ እንዴ ትልቅ ዓሊም ናቸው ግን እዚህ ቦታ ላይ ትንሽ ያድጧቸዋል طيب ቅሩ وعن عائشة رضي الله عنها قالت كفنا رسول الله صلى الله عليه وسلم في ثلاثة أثواب بيض سهولية من قرصف ليس فيها قميص ولا عمامة متفق عليه جزاك الله خير وعن عائشة رضي الله عنها أنها قالت كفنا رسول الله صلى الله عليه باب بيض ساحوليه من كرسف ليس فيها قميص ولا عمامه متفق عليه كعائشه يتزجبوا انها قالت سؤالت من علج كفنا رسول الله يا الله ملكتنيا تكفنوال تتقلوا ከሞት በኋላ في ثلاثه اثواب በሶስት ልብሶች ከለራቸው ቢድን ነጭ ሆነ በህይወታቸው ነጭ ልብስ የሚወዱት ሲሞቱም እንደዛው ሳሁልየቲን ማለት ነቅየቲን ጽድት ባሉ ነጫጭ ልብሶች ይሁን እንጂ ያው ሳሁል የምትባል ሀገር ነች ሳሁልያ ማለት ጃፓን የአሜሪክ እንደምንለው አሁን ሳሁልያ ሳሁል ከምትባለው አካባቢ የተሰራች ተብሏል ወይም ደግሞ ሳሁልየቲን ማለት ጽድት ያለች ብሎ ተተርጉሟል ስርቷ ሳሁርያ ሆነች ወይም ደግሞ ልብሷ ጥራቷን የጠበቀች ለማለት ነው ሚን ኩርሱፊን ማለት ሚን ከጥጥ የሆነ ያው ቁጥን እያልን መንገዳው ሳለ ከዛ የተሰራ ነው ላይሎን ነገር አይደለም ነው ያው ባገራችን አሁን አቡጀድ ምናምን የተባለ ይጠቀማሉ ነጭ መሆኑ ይመረጣል ነው እንጂ ጥቁር ቢሆን ከከላ አይደለም በጥቁር ልብስ መከፈን ይቻላል በቀይ ይቻላል ነገር ግን የሚመረጠው ነጭ ነው ሌላው ሶስት መሆኑ ነው ሶስት ሲሆን ምን ምን ነው አሁን ነብያችን በሶስት ልብስ ተከፈኑ ተብሏል ምን ምን ልብስ ነው ልብሱ ቀሚስ አለ አይደል አንዱ ቀሚሳቸው ተባቸው ይላል ለይሰ ፊያ ቀሚሱን እያለ ነው ራሱ ሐዲስ ቀሚስ የሚባል ነገር የለም በቀሚስ አልተከፈኑም ነው ወላ ኢማመቱን ጥምጣም ነገርም የለም ጥምጣምና ቀሚስ ዑለማዎችም ቢሆኑ ሊከፈኑ አይገባም በሱ ነው طيب ቲሸርት ምናምን ነገርም የለም አሁን ዝም ብሎ አቡጀድ ጣቃ ታቃላችሁ አይደል በሰው የሁለት ጣቃው ይቆረጣል ያው ጣቃው አራት ረድፍ ይኖረዋል ሙሰለስ ነው የሚሆነው ትክክል ሳይሆን የሚተኛው ልብሷ ላይ ልብሷ ጫፋች corner ና corner ኡ ላይ እግሩ አንዷ corner ላይ ጭንቅላቱ አንዷ corner ላይ ነው የሚተኛው ሶስቱን ልብሶች እናነባብርና እናጠፋቸዋለን እዛ ላይ አስከሬኑ ይቀመጣል መጀመሪያ የላይኛዋ ልብስ ልክ እንደምናጠፋው በህይወት እያለን ትጣፋለች ቀጥሎ ደግሞ ሁለተኛው ተጠቀለላለች ቀጥሎ ደግሞ ሶስተኛው ተጠቀለላለች ንፋስ እንዳይበት ነው በክር ነገር ታሰራል ኋላ ቀብሩ ላይ ሊፈታ ይችላል ማለት ነው ስለዚህ ነብዩ አለይሂ ሰላቱ ወሰለም በቀሚስ አልተከፈኑም ነው ያገራችን ሰው ከፈን የሚሰፋ እየተባለ ስንት ይፈልጋል ቀሚስ ስራ ይሰፋሉ እጅየው ምሻ የሚቆርጡት እጅያ ያለ ጌጥ አይደለምና ነው ቀሚስ ማለት አያስፈልግም ቀሚስ መስፋት አይደለም የነበረውን ልብስም በከፈን በቀሚስ መከፈን ሱና አይደለም ነው የለም ይላል ነው ዘነቢያችን ላይ አንድ ሼክ ናቸው እኮ እንግዲህ አብዛኛው የሚያምኑት ነብያችን በቀሚሳቸው ተከፍነዋል ነው የሚያስተምሩት ብዙዎች እና ቀሚስ የሚባል ነገር የለም ስንላቸው እኔ መቼም ከሞትኩኝ ያደረ ያለ ቀሚስ ዲያት ገብሮኛ ነው በጣም ይገርማል አንድ ነገር ካደገ ልምድ ሆኖ ያደገ ነገር መተው ይከብዳል እሳቸው የሚያቆስ በቀሚስ መከፈንን ነው የሚያቆስ አሁን የለም የሚለው ነገር ሲመጣ ምንም አልተዋጣቸውም ይሄ እንግዲህ ሐዲሱ ሙተፈቅ አለይ ነው ወይስ ሐዲስ አይደለም እሺ